السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد ወንድም እህቶች በያላችሁበት ሆናችሁ የአፍሪካ ቲቪ የምትከታተሉ ሁሉ ዛሬ ከእናንተ ጋር የመረጥኩት ሙስሊም ሴቶች ለቤተሰቦቻቸው የሚያደርጉትን አስተዋጽኦ፣ ለባሎቻቸው የሚሰጡትን ድጋፍ፣ ለኢስላም ያላቸውን አስተዋጽኦ ከሚያስታውሱ የሙስሊም ሴቶች ታሪክ የተወሰኑትን ማውሳት ፈልጋለሁ። ኡሙ ሐሳን የምትባል አንዲት ሴት ነበረች ይሉኛል። እሙ ሐሳን ትባላለች አላህ ይርሐምሃ ዓቢዳ ነበረች ዛሂዳ ነበረች ይቺ በነ አቡ ሐኒፋ በነ ማሊክ በነ ሱፊያን ሰውሪ ዘመን የነበረች ሴት ነች ሱፊያን ሰውሪ አካባቢ ነበረችና ሱፊያን ሰውሪ ሊዘይሯት ሄዱ ይላሉ ለምን እንደገቡ ብዙም ታሪኩ አይገልጽም ሲሄዱ ግን እቤት ውስጥ የሆነ ታሪክ አዩ። ምን ታሪክ አዩ መሰላችሁ? እንደኛ ስፌት ተለጥፎ ምንጣፉ፣ ጥቅሱ፣ ምናምኑ፣ ፎቶ ወንበሩ፣ ቴሌቪዥኑ ምናምን መሰላችሁ ያየችው ያዩት። እቤቷ ውስጥ አንዲት ብጣሽ ሰሌን እንጂ ሌላ ምንም አልነበረም። ከዚያ በኋላ ሱፊያን አስተውሪ ምን ነው ልጄ፣ ምን ነው አንቺ ሴትዮ ለዘመዶችሽ ለአጎቶችሽ ልጆች ለምን ትንሽ ማስታወሻ ጽፈሽ ይህንን ህይወትሽን እንዲያስተካክሉልሽ ለምን አላደረግሽም አሏቸው። ሱፊያን ሱፊያን አለቻቸው። ወይ አሏት አንተ አይኔ ላይ በጣም ትከብደኝ የነበርክ በልቤ ውስጥ ካጎቶቼ ሁሉ ወይም ከዚያ በላይ በጣም ክብር ሰጥህ የነበርክ ሰው ነህ። ግን አሁን በጣም አነስክብኝ ማለታቸው ነው እኮ <laughs> ያ አላህ ፈተና አይደል أما إني لم أسأل الدنيا من يملكها فكيف أسأل من لا يملكها አለቻቸው እኔ ዱንያን ማድረግ የሚችለውን ባለቤቷን ሳልጠይቅ ማድረግ የማይችለውን እጠይቃለሁኝ አርግልኝ ብዬ እኔ ሞኝ መሰልኩ ማድረግ የሚችለውን መጠየቅ እየቻልኩኝ እንኳን አልጠየቅኩም ዱንያ አልጠይቅም ብዬ እና ማድረግ የማይችል ሰው ደግሞ ጠይቄ እሱ ጋር አለመፏቀቅ ሱፊያን والله ما أحب أن يأتي علي وقت وأنا متشاغلة فيه عن الله بغير الله فبكى سفيان أني የሆነ ቀን ባለሀብት ሁኜ በገንዘብ በከብቶች፣ በዶሮዎች፣ በፍየሎች፣ በአትክልቱ፣ በዛፉ፣ በንብረት፣ በሱቁ፣ በቤቱ ቢዚ ሁኜ አላህ እንዲያየኝ አልፈልግም። ያ ቀን እንዲመጣብኝ አልመኝም አለቻቸው። ሱፊያን ሰውሪ አለቀሱ አለቀሱ። እንዲህ ያሉ ትላልቅ ሰዎችን ሊያስለቅሱ የሚችሉ ዓሊማት፣ ዛሂዳት፣ ተቅያት ሰዎች ነበሩ። አሁን እቺ ሴትና እኛ ጋር ያለውን የሴት ልጆች አህዋልን ተመልከቶ እስቲ ቴሌቪዥን ላይ 24 ሰዓት ቁጭ ብለው እንቅልፋቸው ሲያሸንፋቸው ብቻ ተነስተው የሚተኙ ከእንቅልፋቸው ተነስተው ፊታቸውን ታጥበው ቴሌቪዥን ላይ የሚቀመጡ ሴቶች ባሉበት ዘመን የእንዲህ ያሉ ሴቶችን ታሪክ ማውራት ሞኝነት እንዳይሆን እፈራለሁ። ሞኝነት ተብሎ እንዳይተች እሰጋለሁ። ሐቂቃው ግን እውነታው ግን ይሄ ነው። እቺ ሴትዮ ማድረግ የሚችለውን የዱንያን ባለቤት ሳልጠይቅ የማይችለው እንዴት ጠይቃለሁ ከነሱ እንዴት ጠይቃለሁ ያለችው ማን ነው? ጠይቄ ልለፍ ወላ ልመልሰው? እንዲ አንዳንዶቹ ከከበዳችሁ ነው እንጂ እርግጠኛ ነኝ ሁላችሁም ይገባችኋል። ሴትዮዋ አላህን መች ጠየቅኩኝ፣ የሚጠየቀውን ማን ያቅ የለም ወይ? ዱንያ እኮ ለአላህ ነው የሚሰጠው። እኔ ግን እሱን እንኳን ዱንያ ስጠይ ብዬ አልጠየቅኩትም እንኳንስ ማድረግ የማይችሉ የአጎቶች ልጆች ምን ያደርጋሉና ነው እሱ እነሱስ ቢሆን አላህ ሰጥቷቸው እንጂ ከየት ያመጣሉ ነው አብዱላህ እብኑ አውን የሚባል አንድ ዓሊም በጣም ዛሂድ ነበር ይባላል ምን አለ ይባላል ذكر الناس داء وذكر الله دواء አለ ዚክሩና ሰዎችን ማውራት ሰዎችን ማንሳት የሰው ስም መሐመድ እንዲህ አለ፣ ፋጡማ እንዲህ አለች፣ አሊ እንዲህ አለ፣ ገብረ ምናምን እንዲህ አለ፣ እገሌ እንዲህ አለ ማለት ዳእ ነው፣ በሽታ ነው። ምክንያቱም አንድ ሰው ስሙን ካነሳ እንዲህ ሆነ እኮ تامم اكو تنسى اكو تشوم اكو كبر من أمن يا سلام دعنو بشتانو وذكر الله دواء اللهم انساتك يا الله يا رحمن يا رحيم يا غفار يا تواب السنة انسات بمولو مدانيتنو عالو አብዱላህ ብን አውን የሚባሉ ሰውዬ ኢማሙ ዛህቢ ይሄንን ካነሱ በኋላ ምን አሉ? ወላህ አይ ወላህ እውነት ነው አሉ። እውነትም ፈልዐጀቡ ሚና ወሚን ጀህሊና እኛ ከእኛ ላይ የሚገርመው በእኛ ተግባር ውስጥ የሚገርም ነገር ቢኖር ተረክነ ደዋ ወቅተ ሐምነ ዳ መድኃኒቱን ትተን ተረክነ አዳ ተረክነ ደዋ ወቅተ ሐምለ ዳ ደዋኡ አላህን ማውሳት ሲሆን አላህን ማውሳት ብዙ ጊዜ አናስታውሰውም። ስለ አላህ ስብሓነሁ ወተዓላ ብዙ አናወራም። ስለ ሰዎች ግን ስለ ሴቶቹ፣ ስለ ወንዶቹ፣ ስለ ጓደኞቻችን፣ ስለ ዘመዶቻችን ግን በየጊዜው ማውራት ነው። እንቅልፍ ካለብህ እንኳን ስለሆነ ሰው ሊወራ ከሆነ እንቅልፍ ይለቃል። ስለ ሶላት ከሆነ ግን እንቅልፍ ይመጣል። ድሮ በዚህ በተራዊህ ሶላት ውስጥ የምናየው የሚገርም ነገር ነበረ። ተራዊህ የሚሰገደው ሌሊት አካባቢ ስለነበረ ዘግይቶ ነው እና እንግዲህ እንቅልፍ ይመጣል። ከባድ ነው። ስለዚህ ከእንቅልፉ ነፃ ለመሆን ወሬ መጀመር ነው። ያው ጫቱ የሚቅም ጫት ይቅማል ወይ ደግሞ ወሬ ማውራት ነው። ወሬ ካወራ እንቅልፍ ይጠፋል። ከዚያ ሶላት እንስገድ ሲባል ሁለተኛው ረካ ሳይጀመር ገና አፉን መክፈት ነው። ኧረ እባካችሁ ተሎ ቶሎ በሉ እንቅልፋችን መጥቷል ነው። ተሎ ተሎ አሳጥሩ ነው። ለምን አንዳንድ ጊዜ እኮ ሶላታችን ራሱ ያሰጋል። ሶላት ላይ ሲቆሙ እንቅልፋቸው የሚመጣ እነማን ናቸው ይላል ቁርአን وإذا قاموا إلى الصلاة قاموا كسالى يراؤون الناس ولا يذكرون الله إلا قليلا ወደ ሰላት ሲቆሙ በጣም ተሳንፈውና ተዳክመው ዝልፍልፍ ብለው እንጂ አይቆሙም። አላህንም ትንሽ እንጂ አያስታውሱም ያላቸው ሙናፊቆችን እኮ ነው። ንፍቅና እኮ ብዙ ሩቅ አይደለም። አላህ ይጠብቀን እንጂ ንፍቅና እኮ ብዙ ተግባራችን ላይ እኮ መጣ መጣ ይላል እኮ አይደል? ንፍቅና ማለት እኮ ውስጥ የሌለውን ላይ ላይ ለማሳየት መሞከር እኮ ነው። ላይላውን ሙስሊም አቢድ ተቅይ ምናምን ትመስላለህ፣ ውስጥህ ግን አዑዙ ቢላህ እንግዲህ እነዚህ ታላላቅ ዓሊሞች እነዚህ ታላላቅ ሴቶች በአርአያነት እንዴት እንዳሳዩን ይሄ ዱንያ የሚባልን ነገር እንዴት አርገው እርግፍ አርገው እንደተውት ዱንያውን ደግሞ በመተዋቸው እንዳልተጎዱ ኑረዋል እኮ አላህ የሻላቸውን እድሜ ኑረው ነው የሞቱት። ያለ እድሜያቸውን ነገሌ ሞቱ በረሃብ አለቁ የተባለ እኮ የለም። ስንቱ ሀብታም እኮ በይነ አሽየቲን ወዱሓሃ እንዳልነበረ የተደረገበት እኮ ስንት አለ። አንዳንድ ጊዜ ጎርፍ የሚበላው፣ በሌላ ጊዜ እሳት የሚበላው፣ በሌላ ጊዜ ሌባ ዱርዬ የሚዘርፈው፣ በሌላ ጊዜ ደግሞ መንግስት የሚቆጣጠረውና የሚቀማው መዓት ነው እኮ ገንዘብ መጥፊያው። አዳ አያሳዝንህም? ከሐላል ከሐራም ሰዓት ላይ ይድብልቅልቅ ያለ ንብረት ይዘህ ለእሷ ደስ ይበል በሚል ሚስት ደስ ይበላት በሚል ወይም ባል ደስ ይበለው ብለሽ ከሐላል ከሐራም ሲሰበስብ ዝም ብለሽ አብረሽው እያጨበጨብሽ ጉቦ አቀባይ ሁነሽ አማላጅ ሁነሽ ፍርድ ሲዛባ በአንቺ ምክንያት በአንቺ በኩል በጉ ሲመጣ ብሩ ሲመጣ የነበርሽ ሴት ሁሉ ከዚያ በኋላ ልምልም ሲልሽ ዱንያሽም አኺራሽም ጠፍቶ አየሽው አይደል? አያችሁት አይደል? ስለዚህ ለዛሬ አላህ ካበላን ለነገ የማያበላን ምን ምክንያት አለው? ወማ ምን ዳበትን ፊል አርድ ኢላ ዐለ አላህ ሪዝቁሃ። የአስር ዓመት የሀያ ዓመት እቅድ ሞት ያለበት ሰው ሞት የሚባል አደጋ ያለበት ሰው የአስር ዓመት እቅድ ይይዛል። ገና ለአስር ዓመት ሲል አሁን ከሰው ጋር ተጣልቶ ከሰው ቀምቶ ሀብታም ለመሆን ይጥራል። በዚህ መካከል መሀል ላይ ቢቋረጥስ ማን ሊከፍልለት ነው? አዎ የሰበሰብክላቸው ልጆች በሰላም ይጨፍሩበታል። አንተ ግን እሳት ውስጥ ትማቅቃለህ በሰው ሀብት፣ በሰው ገንዘብ ላልበላኸው፣ ላልለበስከው ላልጠጣኸው። ስለዚህ ወንድም እህቶች ሴትነት በኢስላም ፈጽሞ ምንም አይነት እንከን አይደለም። ይህ ጾታ መለያ ነው። ሴትነት እንዲሁም ክብር ነው። ሴትነት የማህበረሰብ ግማሽ አካልነት ነው። ከዚያ ያለፈ ለሁለተኛው ክፍልም ለዚያኛው ቡድን ለወንዱ እናት፣ ሚስት፣ እህት፣ ልጅ ሆኖ የሚያገለግል ከዚህ አልፎ ደግሞ አስተማሪም ነው፣ ተንከባካቢም ነው። ሁለት አንድ ምሳሌ ልንገራቸው እስቲ እንዲሁ ሴት ልጅ ወደ እውነት ወደ ሐቁ ለመምጣት ቅርብ ለመሆኗ ማለት ነው። ለመመለስ፣ ለመታረም፣ ከጥፋት ለመወገድ ቅርብ መሆኗን ለማሳየት ምሳሌው ስህተት ሊሆን ይችላል። እንግዲህ ተመልከቱት። እኔ እንደገባኝ ነው። ሁለት ወንድና ሴት ቡና ቤት ነው የተገናኙት እንበል። እሱም ሊጠጣ እሷም ልትጠጣ ወይም እዚያ ቡና ቤት እየሰራች ከዚህ በኋላ ትዳር ያዙ። ሁለቱም ከየት እንደተገናኙ ይተዋወቃሉ፣ ይኖራሉ። ወደ ትክክለኛው መንገድ መስከር፣ መጠጣት ምናምን ይቅርብን ወደሚለው መንገድ ቀድሞ የሚመለሰው ማን ነው ብላችሁ ታስባላችሁ? እሱ አሳምኖ እሷን ለትዳር ፈልግሻለሁ ብሎ ቤት አስገባት አይደል? ከዚያ በኋላ እሷ ቤት ነች። እሱ ግን እሷን እንዳገኘ ሁሉ አሁንም ሌላ ቀን እዚያው ቡና ቤት ሊሄድ ይችላል። ሌላ ቡና ቤት ሊሄድ ይችላል። ይህንኑ ልማዱን ከውጭ ከመዋሉ ባህሪው ጋር አየይዞ ሊቀጥል ይችላል። ላኪን ሱብሃንአላህ ሴቶች ብዙ ጊዜ ትዳር ከያዙ የሆነ ቦታ ላይ ከደረሱ የሆነ ስልጣን ከያዙ ወይም የሆነ ስራ ከያዙ ራሳቸውን ኮስተር ብለው መመለስ ይችላሉ። የሆነ ሰዓት ሊያብዱ ይችላሉ። የሆነ ስህተት ላይ የሚወድቁበት አጋጣሚ አለ። በተለይ ዙሩፋቸው መጥፎ ከሆነ ለመመለስ በጣም እንትን ይላቸዋል፣ ያስቸግራቸዋል። ግን ትንሽ እርዳታ ካገኙ ትንሽ የሚደግፋቸው ከተገኘ ህይወታቸውን አስተካክለው ለመኖር ዝግጁ ናቸው። እንደው ሴት ሲባል ምንም ለለምልም ቁም ለቁም ነገር የማትበቃ ለወንድ ልጅ ሸክም የተፈጠረች አርጎ መቁጠር ውድቀት ነው፣ የበታችነት ነው። የአላህን ስብሓነሁ ወተዓላ ኒዕማ ካለማወቅ የተነሳ ነው። ብዙ ዑለማዎች ይሄ ሴትን የሚያጣጥሉ ወንዶችና ሴትን የሚንቁ ወንዶች ራሳቸውን አለማወቅ ነው የሚሉት። እንዲሁ እውነቱን ካየህ ሴት የሴቶች ችግር የሴቶች ምናምን ብለህ የምታጣጥል ሰው ሴት ማናት ብለህ እስቲ ቆም በል። ሴት ማለት እኮ እናትህ ናት። ሴት ማለት እኮ እህትህ ነች። ሴት ማለት እኮ አክስትህ ናት። ሴት ማለት እኮ ልጅህ ናት። ሴት ማለት እኮ ሚስትህ ናት። لو كان النساء كمن ذكرنا لفضلت النساء على الرجال فما التأنيث لاسم الشمس عيب ولا التذكير فخر للهلال ይላሉ እንደው እኮ እውነቱን ካየን የጾታ ልዩነት አንዱ በሌላው ላይ የበለጠ እንዲሆን እኮ አይደለም አልሪጃሉ ቀዋሙን አለ ኒሳ ሲል እኮ ኃላፊነት ከባድ አለብህ ማለት እንጂ አንተ እንደዚህ በቃ አንተ ላይኛው ጀነት እሷ ዝቅተኛው ናት ማለት እኮ አይደለም። ሴቶችም እኮ ራሳቸውን ካስተካከሉና ተጠነከሩ አቢዳት፣ ዛሂዳት፣ ተቅያት ሊሆኑ ዓሊማት ሊሆኑ የሚችሉበት በጣም ትልቅ አጋጣሚው አለ። ቁጥራቸው ትንሽ ሊሆን ይችላል እንጂ አሁን በታሪክ የሚነሱ ሴቶችን እኮ ስናይ ዝርዝሩን በሰፊው እኮ ካየ ነው በጣም ምርጥ ናቸው። የአሁኑ ሴቶች እንደዚያ መሆን አይችሉም? ይሆናሉ፣ ይችላሉ። ምንድነው የሚከለክላቸው? አሁን በታሪክ እንደምንሰማቸው ሴቶች ከተሆነ እኮ ብዙ ሴቶች ከብዙ ወንዶች የሚበልጡበት አጋጣሚ ይኖር ነበር። ከፊርዓውንና ከባለቤቱ ማን ትበል ማን ይበልጣል ንገሩኝ እስቲ ባስተሳሰብ ፊርዓውን የዓለም ንጉስ በዚያ በጊዜው አብዛኛውን አገር እየመራ ያለ አረመኔ ንጉስ ነው አይደል ጌታው መኖሩን እኮ ማወቅ አቅቶት እኮ ሲደናበር የነበረ ሰውዬ ነው ሀቅ ሲመጣ አልቀበልም ብሎ እኮ ሰውን ያን ያህል ያሰቃይ የነበረ ሰውዬ ነው እሷ ግን ገና ህፃኑን ከሳጥን ውስጥ ስታገኘው ምን ያረጋልና ብናሳድገው ልጃችን ቢሆን ልጅ የለን ታውቃለህ አታስብም ወይ ይህን ልጅ ይህን ህፃን ልግደል ብለህ ስታስብ ከዚያስ እያደጉ እያሉ አንድ ቀን ፂሙን እንደዚህ ሲይዙት ይሄማ ያው የፈራሁት ልጅ ነው ሊገ በቃ መገደል አለበት ነው ሲወስን ይህ ህፃን ገና እሳትና ድንጋይ ያለየ ፍምና ድንጋይ መለየት ያለየ ልጅ ሊያጠፋኝ ነው አስቦ ብለህ ታስባለህ? አረምሩ ላይ መጣ። ከዚያ በኋላ እስላምን መስበክ ሲጀምሩና ማስተማር ሲጀምሩ እስላምን ተቀበለች እሷ። እዚያ ቤት ውስጥ ሆና፣ አዎ እዚያ ቤት ውስጥ ሆና ምን ፈልጋ እውነቱን አውቃ እውነቱን ተረርታ እንጂማ በምቾት እኮ የፊርዓውን ቤት ነው የሚመቸው። የሙሳ ቤት የሙሳ ጋር ተከታይ መሆን እኮ የመከራ መከራ ውስጥ መግባት ነው አይደል እንዴ? ረቢ ብኒ ሊ ዕንደከ በይተን ፊል ጀና አለቻ። ማስፈራሪያው ሁሉ ምንም አልመለሳትም። ቅጣቱ እኮ ቋጥኝ ስር አርገዋት ከተመለሰች ተዋት፣ ካልተመለሰች ግን ጣሉባት ተብላ ቋጥኝ ከላይ ሆኖ ይኸው ልንጥለው ነው ትመልሻለች። ረብ ብኒ ሊዕንደከ በይተን ፊል ጀና ወነጅኒ ሚን ፍርዓውን ወአመሊሂ ወነጅኒ ሚን አልቀውም ዛሊሚን። ሲወርድ ሩሃ እያለ አይደለም የጨፈለቃት ይባላል። አላህ ሩሃን አስቀድሞ ወሰደው፣ ጀናዛዋ ላይ ነው የተፈጠፈጠው ድንጋዩ። ከባድ ነው ከባድ ነው ታዲያ እውነት ወንድነት ለፊርዓውን ጠቀመው ሴትነት ለአሲያ ጎዳ አልጎዳም የመርየም እናት إني نذرت للرحمن صوما إني نذرت ما في بطني نونج إني نذرت ما في بطني محررا فتقبل مني إنك أنت السميع العليم عبو هو دي وسط يالون نزع فيهن لأن تبيت عقل قاين دبيهن تسيال لهن يالو إيو اندي هن نزع فيهن إيالك لو متناقروا ستيوها الناتتو من السبانو ቤት እዚያ የኢባዳ መስጂድ እንትን ቤታቸው ቤተ መቅደሱ ላይ ዘበኝነት እንዲሆን ነው የፈለገችው እናቲቱ። እንደዚያ የሚሆን ወንድ መውለድ ነው የፈለገችው እና ለዚያ ሙሐረር ነፃ የሆነ እኔ በምንም ነገር አልፈልገውም፣ ውሃ ቅዳልኝ እንኳን አልለውም። ለአንተ ነፃ ሆኖ አገልጋይ እንዲሆን ነይቼዋለሁኝ አሉ። አርግዛለች መውለዱ መጠበቅ ተጀመረ። በቃ የሚወለደው ልጅ ግን ምን ሊሆን ነው? የቤተ መቅደስ ዘበኛ ሊሆን፣ እዚያው አካባቢ አገልጋይ ሊሆን። ፈለማ ወضዓትሃ አለ መርየምን ስትወልዳት ይላል ቃለት ረቢ እኒ ወضዕቱሃ ኡንሳ እኔ ምን አረጋለሁ ሴት ሆነችብኝ ማለቷ እኮ ነው። ሴት ሆነችብኝ እና ሴት ደግሞ ለዘበኝነት አይሆንም። ራሷን ጠብቁኝ የምትል እንኳን ልትጠብቅ ማለቷ እኮ ነው። ቁርአን ግን ምን አለ? ወአላህ ምን አለ ይላል። ወለይሰ ዘከሩ ከልኡንሳ አለ። እሷ ትመኘው የነበረው ወንድ የተሰጣትን ሴት ሩቧን እንኳን የማያህል እኮ ማለቱ ነው። የተነገራ እሷ ትመኘው የነበረው ወንድ እድሉ እንደው ከፈለገ እዚህ አካባቢ የኮሚቴ ሰብሳቢ መሆን ነው። ወይም እዚያ ውስጥ ተማሪ ሆኖ ማስተማር ነው። እዚያ የነበረችውን የትምህርት አይነት ተውራት ትንሽ ተማምሮ ማስተማር ከቻለ ነው። ኸላስ የተሰጠችው ግን ሴትዮዋ ግን ምንድን የሆነችው ወለይሰ ዘከሩ ከልኡንሳ ያ የነገር ነው ያልነው እና እሷ ታወራው ታስበው የነበረው ወንድ የሰጠዋትን ሴት አያህልም። ይሄ ነው እንግዲህ ለው ካነ ኒሳኡ ከመን ዘከርና ለፉድለት ኒሳኡ አለ ሪጃሊ እንደነ መርየም ያለ እንደነ ኸዲጃ ቢንት ኹወይሊድ ያለ እንደነ ዓኢሻ ያለ ሴት ቢሆን ኑሮማ ከስንት ወንዶች የበለጡ የሆኑ ነበር ሴቶች። አሁንም ሙስተሒል አይደለም። አሁንም ብዙ ሴቶች ልጆችን ከደገፍናቸው፣ ከተንከባከብናቸው፣ ካስተማርናቸው ከብዙ ወንዶች የተሻሉ ይሆናሉ። ለነገሩ እኮ በየቤቱ አሁን ወንድ የወለደ እኮ ባልወለድኩ እያለ ነው። በሴት እኮ ነው ሁሉም አብዛኛው እየተረዳ ያለው። ተምረው ትምህርት ውጤት አግኝተው ውጤታማ ሆነው ስራ ይዘው እንኳን ቤተሰቦቻቸውን እየጦሩ ያሉ ወይም ደግሞ ውጭ ሀገር እንኳን ሄደው ግማሾቹ አውሮፓ ግማሾቹ መካከለኛው ምስራቅ ሄደው የቤተሰብን ችግር እያቃለሉ ያሉት ወንዶች እኮ አይደሉም፣ ሴቶች ናቸው። አንድ ሴት ለአራት ወንድ ለአምስት ወንድ ቤተሰብ መፍትሄ ሆና ህይወት ያስተካከለች ማዕት ሴት አለው። በየቤተሰቡ ውስጥ ልፋታቸው ሳይታወቅላቸው ዋጋ ሳይሰጣቸው ግን ራሳቸውን ምስዋት አድርገው ቤተሰቦቻቸውን አንገታቸውን ደፍተው እንዳይኖሩ ህይወታቸውን እንዲኖሩ በአቅማቸው ያህል ምስዋት የከፈሉ ስደት ሳይመስላቸው ልፋቱ ድርቀቱ ሳያስላቸው ህይወታቸውን ያሳለፉ ብዙ ሴቶች አሉ። ዛሬ እነዚህ ለዲናቸውም ይህንኑ ያህል አስተዋጽኦ ማድረግ የሚችሉ በመሆናቸው ሁላችንም በትክክል አስበንበትና ተዘጋጅተንበት ከተሰራነ ብዙ ሴቶችን ማግኘት ይቻላል ብዬ አስባለሁ። أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته خضنا من أسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا قرونا آمنين بني قومي